قُلْ إِنَّ والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم እሺ በባለፈው ትምህርታችን መንሀጅ አህል ሱና ወልጀምዓ ፊ አስማኢላህ ወሲፋቲህ የአህል ሱና ወልጀምዓ ያላቸው አካሄድ ምን ይመስላል? መንሀጅ ሲባል ያው الطريق الذي يسلكون የሚጓዙበት መንገዳቸው ምን ይመስላል? መንሀጅ አህል ሱና ወልጀምዓ ፊ አስማኢላህ ወሲፋቲህ በአላህ ስሞችና ባህሪያቶች ውስጥ በሚለው ላይ ያው ስንት ደረጃዎችን አይተናል? ሁለት። ሶስተኛው ደግሞ በአላህ ስብሓንሁ ወተዓላ ስሞችና ባህሪያቶች ላይ ካላቸው አቋሙ ውስጥ ምንድነው? አሰለፍ ዩትቢቱን ሲፋት ኢትባተን ቢላ ተምሲል አህሉ ሱና ወልጀማዓ ሰለፎች እንግዲህ የሄዱበትን መንገድ ይዘው ስለሚጓዙ ሰለፎች ዩትቢቱን ሲፋት ኢትባተን ቢላ ተምሲል አምሳያው ምንድን ነው ከማመሰል ከይፍያ ማለት የሆነን ከሆነ ነገር ጋር ነው ብያቸዋለሁ አይደለ ሴፍያ ማለት መላምትን ይሰጣል እንዲህ ሊሆን ይችላል ብሎ ይህ ደግሞ ተምሂል ነው ያለምንም ማመሳሰል ነው የሚያጸድቁት فلا يمثلونها بصفات المخلوقين يا الله سبحانه وتعالى سمنا بهرين أنقاع أم أمساسلهم لأن الله ليس كمثله شيء مكنياتهم الله سبحانه وتعالى እሱን የሚመስል لمنا ولا كفوا ኩፉአን ለሁ ለሱ ብጤም የለውም الله ولا ند له لسو من የለውም أتشا የለውም ባላንጣ የለውም ወላ ሰሚየ ለሁ አው ለሱ ባላንጣ ወይም አቻ የለውም ከሁለቱ አንዱ ምረጡለት ወሊአነ ተምሲለ ምክንያቱም ማመሳሰል الصفات የአላህን ስብሓንሁ ወተዓላ ባህርያቶች ወተሽቢሂሃ ወተሽቢሂሃ እሷን ማመሳሰል ቢሲፋት ልመክሉቂን በፍጡራን መገለጫ ባህሪዎች ግን ላይ ማመሳሰል ኢዲዓ ምንድነው? ኢዲዓ መሞገት ነው። ኢዲዓ አውቃለሁ ማለት ነው ወይ መሞገት ነው። ሊማዕሪፈቲ ከይፍየቲሃ ሁኔታዋ ያለችበትን የአላህን ስብሓነ ወተዓላ ሲፋ አውቃለሁ እንደማለት ነው። የአላህን ሲፋ የሚያውቃል የለም። ታዲያ እንዴት ብለህ ነው ከፍጥሩ ጋር የምታመሳስለው? የምታውቀውን ነገር ነው ማመሳሰል። እንትና እገሌ እኮ እገሌን ይመስላል የምትለው እገሌን ስታውቀው ነው አይደል እንዴ? አንተ የት ታውቀዋለህ እና ነው አላህን እገሌን ይመስላል ወይም ደግሞ ከፍጡር ጋር የምታመሳስለው ማለት ነው። ወከይፍየቱሃ መጅሁላህ እንደሚታወቀው የአላህ سبحانه وتعالى ሁናቴ የሚታወቅ አይደለም لنا ለኛ مثل كيفية الذات مثل ምሳሌ كيفية الذات የአላህ ስብሓንሁ ወተዓላ ዛት ምን እንደሚመስል አናቅም لأن العلم بكيفية الصفة ምክንያቱም የአላህን ስብሓንሁ ወተዓላ ባህሪ ማለት ነው ምን ማለት ማወቅ የስተልዚሙ ልዕልመ ቢከይፍየት ልመውሱፍ ምክንያቱም የዛ የሚገለጸውን ባህሪ ማወቅ እንችላለን ማለት ነው ምኑን ካወቅን ሲፋውን ካወቅን አይደል እንዴ ስለዚህ እኛ ምንም የምናውቀው ነገር የለም ማለት ነው ሁኔታውን ካወቅን የሲፋ ሁኔታን ካወቅን የሚወሰፈው እናውቃለን ማለት ነው። ስለዚህ ማንም የሚያውቀው የለም ነው። ወላሁ ተዓላ ላ ያዕለም ከይፍየተ ዛቲሂ ኢላ ሁዋ ላ ያዕለሙ የሚያውቅ የለም ከይፍየተ ዛቲሂ የአላህን ስብሓነ ወተዓላ የዛት ሆነ ሁኔታ የሚያውቅ የለም ኢላ ሁዋ ማን እንጂ እሱ እንጂ ወልከላሙ ፊ ሲፋት ስለ አላህ ስብሓንሁ ወተዓላ ባህሪ መናገር فرع عن الكلام في الذات። ስለ አላህ سبحانه وتعالى ذات አካል የመናገር አንዱ ምንድነው ክፍል ወይም branch ቅርንጫፍ ነው አይደል ምክንያቱም የአላህን ባህሪ ተናገር ማለት ስለ ዛቱ እንደመናገር ነው። የእሱ አንድ ክፍል ነው። ስለ ዛቱ የምናቅ ነን ማለት ነው አይደል? ስለ አላህ ذات ደግሞ የሚያውቅ የለም። ገብታችኋል አባባኔ? ግልጽ ነው። ስለ አንድ አካል ዛት የምናቅ ስንሆን ነው ባህሪው መናገር የምንችለው ማለት ነው። ግን በዛቱ አላህ የሚያውቀው ማንም የለም። ምክንያቱም ዛቱን ለማንም አልተገለጸምና አልታየም። አላህ ስብሓነ ወተዓላ ሙእሚኖችን ወፍቋቸው እሱንም የውመል ቂያማ ከፊቱ ብቻ ተገልጾላቸው የሚያዩት ነው አይደል? ስለዚህ ማንም መናገር አይችልም። فكما አነ ሊላሂ ذاتا ልክ ለአላህ ስብሓነሁ ወተዓላ ዛት እንዳለ ሁላ لا تشبه لا تشبه الذوات ዘዋቶችን ግን የሚመሳሰል አይደለም። አዎ እኛም ذات አለን፣ አላህ ስብሓነሁ ወተዓላም ዛት አለው፣ ግን የሚመሳሰል አይደለም። كذلك እንደዚሁ ለሁ ሲፋቱን ላቱሽቢሁ ሲፋት እንደዚሁ ለአላህ ባህሪ ያለው ምን ባህሪያቶችን የማይመሳሰል ግልጽ ነው። የአላህ ባህሪ የተጠቀሰውላ ፍጡር ጋር በስም ሊመሳሰል ይችላል እንጂ አንድ አይደለም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አይ ላ ዩሽቢሁሁ አሐዱን አላህን የሚመስል የለም አንድም ላፊዛቲሂ በአካሉ ወላ ፊ ሲፋቲሂ በባህሪው ማለት ነው ወላ ፊ አፍዓሊሂ በተግባሩም ቢሆን አላህ የሚመስል የለም ስለዚህ ላይ يجب الإيمان بما وصف الله به نفسه قد لا الله الله سبحانه وتعالى نفس بقلت أثبت نجر من مالت من مالت آه ما من لأنه مكنياتهم لا أحد أعلم من الله بالله مكنياتهم عندما واكيل من الله كالله بلته بالله دمان زوري بالله زوريا أمي أكلم أكلم أأنتم أعلم أم الله እናንተ ናችሁ የምታውቁት ወይስ አላህ ነው ይላል አአንቱም አዕለሙ አሚላህ فهو أعلم بنفسه وبغيره الله ስለ ራሱ እሱ ራሱን አዋቂ እንኳን ስለ እሱ ብቻ አይደለም ስለ ሌላው ማወቅ ይችላል እኛ ግን ስለ እኛ ራሱ ጠንቅቀን ማወቅ አንችልም ስለ እኛ የሚጠቅመን የሚጎዳን እንኳን ሙሉ ጠንቅቀን አናውቅም ግልጽ ነው አለ አንዳንድ ጊዜ ስለዛ ነው ብዙ ነገሮች ውስጥ የምንገባው ማለት ነው። አስቀድመን ስለነዛ ስለሚያጋጥሙን ነገሮች ብናቅ ኖሮ ስተቱስ ባገባን ነበር አይደል እንዴ? ከማ የጂቡ ልኢማኑ ማመን ግድ እንደሚለው ቢማ ወሰፈ ቢሂ ነፍስ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም በገለጹበት ሁኔታ ማመንም ግድ እንደሚለው ማለት ነው። ሊአነው ምክንያቱም ላ አሐድ بعد الله مكنياتم كالله بوالا عندم أعلى مواقي لم بالله بالله من رسول الله كما لبتني صلى الله عليه وسلم بلده الذي قال الله في حقه الله دمو ساتشون بمتملكة الله بلول وما ينطق عن الهوى إن هو إلا وحي يوها وما ينطق عن الهوى كسميتك وإنك قرميني نبي محمد إن هو إلا وحي يوها እሱ እኮ አምላካዊ መልእክት መጥቶለት ቢሆን እንጂ አዎ የአላህ መልእክተኛ صلى الله عليه وسلم አይናገሩም በማለት አላህ መሰከረላቸው። ፈየልተሙ ግድ ይላል ኩሉ ሙከለፊን በእያንዳንዱ ማለት ነው። አዎ ሸሪዓዊ ድንጋጌ ግድ ባለበት ሰው ላይ አዩእሚነ ቢማ ወሰፈ አላሁ ቢሂ ነፍሰሁ አላህ ነፍሱን በገለጸበት ሊያምን ማለት ነው። አወሰፈሁ ቢሂ ረሱሉሁ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም በገለጹበት ሊያምን ግድ ይለዋል። ወዩነዝህ ረበሁ ጌታውን ሊያጠራ ይገባዋል። ጀለ ወዐላ ላቅና ከፍ ያለውን አምላክ ሚን አን ቱሽቢሃ ሲፈትሁ አዎ የእሱን ባህሪ ከማመሳሰል ሲፈተን ኸልቂ የፍጡራንን ማለት ነው ገጽታ ባህሪ ከመስጠት ሊጠነቀቅ ሁሉም ይገባል። እንኳን ስለ አላህ አዎ ስለ ራሳችን ሩህ እንኳን ማወቅ አንችልም አይደል? ሩህ አለን የለንም? ሁላችንም እኮ ሩህ አለን እንላለን ግን አጠገብ ያለችን ሩህ እንኳን አታውቃትም እንኳን አላህን ስብሓን ወተዓላ يسألونك عن ሩህ قل الروح من أمر ربي وما أوتيتم من العلم إلا قليلا ያንተ ሩህ የት ነው ያለችው አጠገብ ውስጥ ነው ልብ ውስጥ የቱ እሱን እንኳን ለይተን አናውቅም ግልጽ ነው ከፊሎቹ ጭንቅላት ውስጥ ነው ያለችው ይላሉ ከፊሎቹ ልብ ውስጥ ነው ያለችው የተለያየ ግልጽ ነው ምላስ ላይ ነው ያለችው የት ነው ማንም አያውቅም። ግልጽ ነው። የእሷ ሁኔታ ከባድ ነው። የሰው ልጅ ሲተኛ ምን ይላል? روح ከእሱ ትለያለች። የት ትሄዳለች? ሰውየው ግን ታዲያ حي አይደለም حي አይደለም። እንዳሁን አሁን አይሰማም እንዴ? ግን روح እኮ تفارق ተብሏል። ሲተኛ ትለያለች እኮ ብሏል። ግን እኮ ስትጠራው ትመጣለች። እንዴት ቆይ ተለይታ እሱ እንዴት ግልጽ ነው ይህንን እንኳን በሐቂቃ ማወቅ አንችልም ማለት ነው። ባረከላሁ ፊኩም ወመን ቀደመ በይነ የደይ ላህ ከአላህ ስብሓንሁ ወተዓላ ፊት ያስቀደመ በይነ የደይ ላህ ወረሱሊህ ከመልእክተኛውም ያስቀደመ እውቀቱን ወተጀረአ አለላህ አዎ ቀደም ቀደም ያለ በአላህ ላይ ቀደም ቀደም ገብታችኋል ፊት አዎ እኔ እኔ ማቆ ብሎ ፈነፈ ዐንሁ ማ አስበተሁ ሊነፍሲህ الله أنا نفسي يصدق ومالت نور قاد الرجع من الصفات العظيمة تلك يميبال بهريات وجن وما وصف به رسوله صلى الله عليه وسلم نبي عليه الصلاة والسلام يقل لسبتنا ما قال وقال هذا الذي وقال بلو هذا الذي وصفت به نفسك لا الله نعلم سويو بلسان القول سيعون بلسان الحال የሰውየው ሀል እንግዲህ የአላህን ባህሪና ይህ ሰው የአላህን ባህሪና ስም ውድቅ ሲያደርግ ቢሊሳኒል ሐል እያለ ነው። ምን እያለ ነው? ሀደ ለዚ ወሰፍተ ቢህ ነፍሰክ ያ አላህ ጌታዬ፣ አንተ እኮ ነፍስን የገለጽክበት ወወሰፈከ ወወሰፈከ ቢሂ ረሱሉክ መልእክተኛክ ደግሞ ሙሐመድ ሰለላሁ ዐለይሂ ወሰለም የገለጹክ ላ የሊቁ ቢከ በአንተ ላይ ምን አይለን አይገባም ብለህ አንተ አስተያየት እየሰጠው ነው። ለማ ለአላህ እኔ ነውስ መገለጫ ስሜ እያለ አይ ለአንተ አይገባም እያለ ሰውየው እንግዲህ እየመረጠለት ነው ማለት ነው። ወፊ በዚህ ውስጥ ሚን ነቅሲ ከዛ ወከዛ አላህ ሆይ በዚህ ከተገለጽ እኮ እንዲህ እንዲህ ጉድለት ያጋጥመሃል እያለ አስተያየት እየሰጠመ ማለት ነው። ፈአና ኡአውሉሁ እኔ እኮ አዞረዋለሁኝ፣ ምክንያቱም ይሄ ለአንተ ስለማይገባክ እኔ አዞረዋለሁኝ። ኡአውሉሁ ማለት አው ቀይሯለሁ፣ አዞሯለሁ። ወኡልጊህ ምን አደርገዋለሁ? ሙልጋት ምን ማለት ነው? ያንን ነገር እጥለዋለሁ። ይግልጽ ነው። አዎ ከንቱ አረገዋለሁ ማለት ነው። እኔ አልጠቀምበትም። አዎ ወአቲ ቢበደሊሂ በሱ ምትክ ደግሞ ለአንተ ምን እልልሃለሁ አመጣልሃለሁ ወአቲ አመጣለሁ ቢበደሊ በሱ ምትክል አንተ ለአንተ የሚሆነውን እኔ አመጣልሃለሁ ለማን ነው የሚለው ለአላህ ቢሊሳን ልሓል ሚን ትልቃኢ ነፍሲ ከኔ ከራሴ ከራሴ ትልቃኢ ነፍሲ ማለት ከራሴ ከራሴ አድርግልሃለሁ አለ ከማ ቃለ ባዕድሁም ስለዚህ እየመረጠለት ነው ማለት አላህ የኔ ስም ይሄ ነው ባህሪ ይሄ ነው እያለ እሱ ግን ለአላህ እኔ መርጥልሃለሁ ይሄማ ለአንተ አይገባም እያለ ነው ማለት ነው ስለዚህ የእነሱ ገጣሚ እንግዲህ ጀውሃር ላይ መሰለኝ የአሻዒሮች የሚታወቅ በጣም የሚታወቅ ኪታብ ነው ጀውሃር የሚባል በአቂዳ ዙሪያ ላይ የጻፉት ነው አቂዳ ብለው እነሱ በጻፉት ማለት ነው ወኩሉ ነፍሲን አውሃመት ተሽቢሃ አዊልሁ አው ፈውድ ወርሙ ተንዚሃ በማለት ግጥም ገጥመዋል ማለት ነው ግጥሙ ስታዩት ያማል ግጥሙ ግን የተፈለገበት ሸር መርዝ ነው ወኩሉ ነሲን አሉ ሁሉም ቁርአናዊና ሐዲታዊ መረጃ አውሃመ ተሽቢሃ ማመሳሰልን ምን ካለ አውሃመ ማለት ካስረዳ ብዥ ካለብክ ማለት ነው። አውሃመ ተሽቢሃ ማመሳሰልን እንደው ያቀፈ ከመሰለክ ለአላህ በቃ አላህን እያመሳሰለው ነው የሚል ነገር በቃ እንደው ብዥ ካለብክ ግልጽ ነው። ማመሳሰል አለበት ካልክ አዊሉሁ የመጀመሪያውን በለው፣ በሌላ ቀይረው፣ በሌላ ፈስረው። አው ፈውድ ወይም ደግሞ ማዕናውን የሚያውቀው ማን ነው? አላህ ነው ብለህ ወደ አላህ አስጠጋ። ወርሙ ይህ እንግዲህ ሊደሩረት ሽዕር የመጣ ይመስለኛል። አላሁ አዕለም። ሊደሩረት ሽዕር ማለ ማለት ያው ለግጥሙ ሲል ግልጽ ነው። ወይም ደግሞ የግጥሙ ቤት የተስተካከለ እንዲሆን ነው። እርሚ ታውቃላቸው። እርሚ ማለት ማለት ወርውር ማለት ነው። ግን ግጥም ላይ አንዳንድ ጊዜ ሐስፍ ይደረጋል ቃላቶች ግልጽ ነው። ቤት እንዲመታ ማለት ነው። ኢላ አማርኛ ላይ ነው መሰለኝ አላውቅም። እንደዚህ አይነት ነገር ይኖር አይኖር አላቀ አረብኛ ላይ ግን ሊደሩረት ሽዕር ይባላል። ወርሙ ተንዚሃ ያንን ነገር ወርውረው ጣለው። ግልጽ ነው። ነሱን ማለት ነው። ግልጽ ነው። አንተ ከመሰለህ ማመሳሰል ወርውርና ጣለው ይላል። አላህን ከማጥራት አንጻር እሱን ወውረ ስትለው ነው ማጥራት የሚባለው ነገር የሚመጣል። ዛሂሩን ነስ ምን አትበል አትቀበል። አረ ዛሂሩን ነስ ማለት የመረጃውን ግልጽ ሁኔታ አትቀበል ይላል። ፈላ አርጂዑ ኢላ ኪታቢክ ወደ አንተ ኪታብ እኮ አልመለስም እያለ ነው እንግዲህ ሰውየው ቢሊሳን ልሓል ኢላ ኪታቢክ ወላ ኢላ ሱነቲ ነቢይክ እንዲሁም ወደ መልእክተኛክ ሱናም አልመለስም ፊ ዛሊከ በዚህ ጉዳይ ሊአነ ምክንያቱም ማ ፊሃ በውስጧ ያለው በቁርአንና በሐዲት ውስጥ ያለው ማፊያ ዩሂሙ ተሽቢሃ ማመሳሰል የማመሳሰል ወህም አለው። ዩሂሙ ማለት ምንድን ነው? ይፈጥራል። ግልጽ ነው። እዛ ውስጥ አዎ ብዥም ያረል የማመሳሰል ወህም አለው አጠራጣሪ ነገር ማለት ነው አይደል ወኢነማ አርጅዑ ኢላ ቀዋዒድ ልሙተከሊሚን እኔ እኮ እመለሳለሁ ወዴት الى قواعد المتكلمين ወደ ተናጋሪዎች متكلمين ማለት ማለት ነው ፈላስፋ እሺ ሙተከሊም አህሉል ከላም ማለት ማለት ፈላስፋ እኔ እመለሳለሁ ኢላ ቀዋዒድ ልሙተከሊሚን ወደ ፈላስፎች መሰረታዊ ወዳስቀመጡት ትላንት ወደ ተማር ነው ምን የሚል ቃይዳ አስቀመጡ ጀውሃር አረድ አረድና ጂስም የሚባል ነገር ባለፈው ነገር ያቸዋለሁ አይደል ጀውሃር ሙተራኪብ ሆኖ ጂስምን ይፈጥራል ከዛ በኋላ አራት ደግሞ የምን መገለጫ ነው አሉ የጀውሃር ወይም የጂስም መገለጫ ነው አሉ ይህንን ያዘለ ምን ሊሆን አይችልም ፈጣሪ ሊሆን አይችልም ስለዚህ አላህ ምንም ባህሪ የለውም ብለው አራቆቱ ግልጽ ነው ለአንተ እንግዲህ ይሄንን አውርቻለሁ አልደግሞ ይህ አይነት ቀዋዒዶችን ይጠቀማሉ ማለት ነው። ወአቃቢሉ ልጀህሚያ የጀህሚዮችንም ንግግር ይከተላሉ ይቀበላሉ። ወልሙዕተዚላ የሙዕተዚላንም ቃይዳ ነው የምቀበለው አሉ። ይህ ሰው ነው እንግዲህ እያለ ያለው ማለት ነው። እኔ የፈላስፎችን ቀዋዒድና የጀህሚዮችን ንግግር የሙዕተዚላ የአሻኢሮችን ንግግር ነው የምቀበለው እያለ ነው። ወልማቱሪድያ የማቱሪድያ እነዚህን በዝርዝር እናያቸዋለን። አሻኢሮች ማን ናቸው? ሙዕተዚላ ምንድን ነው? ጀህሚያ ይመጣላቸዋል። ገና ኪታቡ ይዘረግፍላቸዋል። ባህል የኩኑ ይሆናሉ እስቲ እናንተ የአላህ ባሪያዎች ሆይ ንገሩኝ ይላሉ ጸሐፊው። ባህል የኩኑ ያ ኢባደላህ ሀዛ ሙእሚነን ቢላህ ይህ ሰው በአላህ ያመነ ነው ማለት እንችላለን። ለአላህ እኔን የማቅል እያለ ወቢኪታቢሂ ግልጽ ነው። እንደው ከኛ እንኳን ከአማርኛ አባባሎች እንኳን ከባለቤቱ በላይ ያወቀ ምንድን ነው ጉዳ ነው ይባላል። ግልጽ ነው አለ። ይሄ እንግዲህ እንደው በተራው እንኳን በአማርኛው ቋንቋ ሰውየው የተተረበ ነው። ግልጽ ነው። ስለ ባለቤቱ አንተ አይደለም ነጋሪ ልትሆን የምችለው ማለት ነው። ስለ አላህ ደግሞ ማንም ወቢኪታቢ ወሱነቲ ረሱሊሂ ግልጽ ነው። እንዲሁም ማለት ነው ከመልእክተኛው ሐዲስ የበለጠ አዋቂም የለም ይሆናል ብላችሁ ታስባላችሁ እያለ እየጠየቀን ነው አይደልኛ ይኖራል እንዴ አይሆን አይኖርም ማንም ዋል የኩኑ ሙዓዚመን ሊረቢህ ይህ ሰውነት ጌታውን ያላቀ ነው እንዴ አላህንማ ቢያልቀው ኖሮ ምን ይለው ነበረ እሱ ራሱን በገለጸበት ምን ይላል አዎ ምን ይል ነበር እ ይገልጽ ነበረ سبحانك هذا بهتان عظيم አዎ ጥራት ይገባና ጌታዬ ይህ የተቀጣጠፈ ምንድን ነው ውሸት ነው የአላህ ፍራቸው ውስጣቸው ቢኖሩና ከዚህ ሁላ ፍልስፍና በራቁ ነበረ ግን ውስጣቸው ሸይጣን የሚዘይነውን ነገር የተከተሉ ናቸው ግልጽ ነው አዎ ቁርአንና ሐዲስን ምን አሉ ተዳፈሩ ግልጽ ነው አዎ رابعا أردت أن وكما لك أن أهل السنة والجمعة أو نما أردت أن يوقع وكما لك أن أهل أهل السنة أن أهل السنة والجمع أهل السنة والجماعة يثبتون لله الصفات لا الله سبحانه وتعالى مجلت أبارين عندما سبتوا تلا عندما يتنوا تلا التي وصفها التي وصف بها نفسه نفسه قلت أبتن أو وصفه بها رسوله صلى الله عليه وسلم እንዲሁም ነቢ አለይሂ ሰላቱ ሰላም የገለጹበትን እንደሚገልጹት ሁላ አላ ወጅህ የሊቁ ቢጀላሊህ አላ ወጅህን መልኩ ማለት ነው አላ ወጅህን የሊቁ ቢጀላሊህ በታላቅነቱ አላህ እንደሚገባው ወላ ዩሸቢሁነሁ ቢኸልቂህ ከፍጡራንም ጋር እንደማያመሳስሉት ሁላ فهم ينزهونه እነሱ አላህን ምን ይላሉ ያጠራሉ አን ነቃኢስ ከጉድለት ወልዕዩብ ከነውር تنزيها لا يفضي بهم تنزيها ማጥራትን لا يفضي ይህ ማጥራታቸው ደግሞ አያደርስም بهم إلى التعطيل አላህን ሲያጠሩት አላህን ከባህሪ ደግሞ ምን አይሉትም አያራቁቱትም ግልጽ ነው ሲያጠሩት አያራቁቱትም ባህሪ እንደሌለው አድርገው አይደለም ቢተእዊል መዓኒሃ ማዕናዋን በማዞር አው ተሕሪፊን አረለ ቢተእዊል በሌላ ትርጓሜ በመስጠት ማለት ነው። አው ተሕሪፊን ወይም ደግሞ ምን በማለት በማዞር አልፋظሃ ምኗን ቃሏን አመድሉሊሃ አመድሉሊሃ ከምታመላክተው ቢሁጀት ተንዚህ አይ እኛ አላህን እናጠራለን ብለው ليلا ترقوا ترقوام يستدون وجاء ربك وجاء رحمة ربك وجاء رحمة ربك بلا يفسرهم قلتنا بل يداه مبسوطتان نعمة قلتنا مبسوط يداه ملو من الالو نعمة ربك يجيتا تسقى يتزرقان اجلال مالت مالت فماذا أبهم في ذلك؟ የአላህ ኒዕማ ሁለት ነው እንዴ? ቁርአን ላይ የሚለው ምንድን ነው? በል መብሱጠታኒ ማለት ሁለት እጆች የተዘረጉ ናቸው። የአላህ ኒዕማ ሁለት ነው እንዴ? <laughs> ወኢን ተዑዱ ኒዕመተላሂ ላ ቱሕሱዋ። እነሱም የማያወጡበት ወጥመድ ውስጥ ነው የሚገቡት ከቋንቋም ከምንም ግልጽ ነው። በመጀመሪያ ደረጃ እስቲ ቋንቋን ቁጭ ብለው ይማሩ። ቁርአንን ወደ ሌላ ከማዘር በፊት ቁጭ ብለው ቋንቋ የአረብኛን ቋንቋ መሰረቱ መማር መቻል አለባቸው። ፈመድአቡሁም የነሱ أكيد في ذلك وسط يا أهل السنة كيد وسطنا مثلا ميزانا ما يكيد بين طرف التشبيه كمان مساس الطرفنا والتعطيل يا الله سبحانه وتعالى باري ناسم كما رابط عم مساس من ما قلتش أباري من اللوم بلوم من من هيلو أراكوتم سيفا يلي اللو أرقوتم آر ምንም መገለጫ ስምም ባህሪም የሌለው ምንድነው ግዑዝ ነው አይደል እንዴ ጣዖት እንደምንለው ምሳሌ ዛፍ የሚገዛ ሀል የተከለም ይናገራል እንዴ ዛፍ ለይሰ ለሁ ሲፋ ሲፋ የለውም ካሉ ሸበሁ ረቡና ጀለ ወዐላ ብሰነም ግልጽ ነው ወቢልአውታን ግልጽ ነው وهذا والله بهتان وكذب عظيم نعم واستراء على الله سبحانك وتجنبوا التشبيه أو أهل السنة وتراكم وتجنبوا التعطيل في مقام التنزيه لما ترات بلو مالتنا آه تعطيل كما راكو وتجنبوا التشبيه مع مساسل مراكو في مقام الإثبات من سيرو سيصدقوا لله ለአላህ ሲያጸድቁ ከማመሳሰል የራቁ ሆነው አላህ ደግሞ ሲፋ አለው ሲሉ ደግሞ ምን ከማለት እ ከማጥራት ጎን ላይ ሆነው ነው ማለት ነው። ገብቷቸዋል። ተጀነቡ ተዕጢል ፊ መቃሚ ተንዚህ ተዕጢል የአላህን ሲፋ ማራቆት የለብንም ሲሉ አላህን ከማጥራት አንጻር ለአላህ ደግሞ ሲፋ አለው ብለው ሲሉ ደግሞ ከ የአላህን ሲፋ ከማጽደቅ ጎን ለጎን ከምን ርቀው ነው? ከማመሳሰል ርቀው ነው ይላል። ግልጽ ነው ይመስለኝ። ኻሚሰን አምስተኛው ወጠሪቁሁ ወጠሪቀቱ አህሉ ሱና ወልጀማዓ አህሉ ሱና ወልጀማዓዎች እኮ የሚሄዱበት ጎዳናቸው ፊማ ዩስቢቱነ ሊላህ ሲፋት ፊማ ዩስቢቱነ ሊላህ ሚን ሲፋት ለአላህ ከሚያጸድቁት ስምና ባህሪ ወማ የንፉነ አንሁ ከአላህም ደግሞ ውድቄም ከሚያደርጉት ሚን ነቅሲ ከምን ከጉድለት እያጠሩ የሚሄዱት ሂየ ጠሪቀቱ ልኪታቢ ወሱና ይህ አይነት ለአላህ የሚጸድቀውን ማጽደቅ ለአላህ ደግሞ የማይገባውን ማጥራት መራቅ ይሄ የምን አካሄድ ነው የቁርአንና የሐዲስ ወህየ ልኢጅማል ይው እችን ንግግር አስምሩበት አስምሩበት። አስምሩ ምላችሁን አስምሩ። ይሄ ሁሌም ቃኢዳ ነው። በቃ ከህይወታችሁ ጋር ተቆራኝቶ የሚዘልቅ ነገር ነው። ምንድነው ከተባለ ወህየ እሷ አልጅማሉ ፊነፊ የአላህን ባህሪ ምን ስናደርግ ስንነፈይ ውድቅ ስናደርግ ጥቅል በሆነ መልኩ ነው የአላህን ስብሓነሁ ወተዓላ የማይገቡ ባህሪያቶችን ውድቅ የምናደርገው በምንድን ነው? ጥቅል በሆነ መልኩ ነው። በቃ ቢተፍሲል አይደለም የሚመጣው። በቃ ያልመጣውን ያልተጠቀሰውን በቁርአንና በሐዲስ ያልተጠቀሰ ባህሪያቶች ሙሉ ለሙሉ ምን ታደርጋለህ? ውድቅ አይ ይሄንን አላደርግም፣ ይሄንን ይሄንን ይሄንን የሚባል በቃ ካልተጠቀሰ ሙሉ ለሙሉ ምንድነው የምታደርገው? ውድቅ ወሂ ልጅማሉ ፊ ነፊ ወተፍሲሪ ፊ ልኢትባት ለአላህ ግን የምታጸድቀው ግን በዝርዝር ነው። ተፍሲር ማለት ማለት ነው በዝርዝር እያንዳንዱም በዝርዝር ነው የምታጸድቀው። ገብቷችኋል? የተዘረዘረው ሁሉንም ይሄንን ለአላህ አለው ይሄ ሲፋ ስትል በዝርዝር የተጠቀሰውን እየጠቀስክ ነው የምትለው ማለት ነው። ውድቅ ማድረግ ግን አይ ይሄንን ላድርግለት እንዴ ይህንን ውድቅ ላድርጎ እንዴ የምትለዋለን ትክክል በቃ የሌለን ነገር ምንም ማጽደቅ አይችልም ማለት ወአጅመለ ፊ ነፊ ምን እንዳለው ከማ ፊ ቀውሊሂ ተዓላ ለይሰ ከሚስሊሂ ሸይኡን እሱን የሚመስል አንዳችም ነገር የለም ምን አለ ጥቅል በሆነ መልኩ ምን አደረገ ውድቅ አደረገ አይደል ወሁወ ሰሚዑል በሲር ቢተፍሲል መጣለ ማለት ሰሚዕ በሲር አመጣል ፈአጅመለ ፊ ነፊ ውድቅ ሲያደርግ አላህ ምን አለ ለይሰ ከሚስሊ ሸይ እሱን የሚመስል አንዳችም ነገር የለም ምሳሌ አንድ ፍጡራን የሚገለጹበት ባህሪ ቢኖር አንተ ጥቅል በሆነ መልኩ ፍጡራን የሚገለጹበትን ባህሪ ሁላ ምን ትላለህ ትጥላለህ ምክንያቱም ፈጣሪ አምላካችን አላህ በእነሱ ምን ማለት ስለማይችል ስለማይመሳሰል ከዛ በኋላ ምን አለ ወፈሰለ ፊል ኢስባት ሲያጸድቅ ደግሞ በዝርዝር ሆነ ምን አለ ወሁወ እሱ ቀውሉሁ ወሁወ ሰሚዑ ልበሲር አለ ስለዚህ ወኩሉ ነፊይን ሁሉም ማለት ነው ውድቅ የምናደርገው ፊ ሲፋቲላህ ለአላህ ያለውን ባህሪ ፈኢነሁ የተዘመን ኢትባቱ ልከማል የሰው ልጅ እንግዲህ ምን ሲያደርግ ውድቅ ሲያደርግ መገለጫዎችን ምን የፍጡራን መገለጫ የሚሆን የተለያዩ ይሄ ለአላህ አይገባም ብለው ውድቅ ሲያደርጉ ፈኢነሁ የተደመኑ ኢስባተል ከማሊ ሙሉነትን የተጎናጸፈው ምን እያለ ነው? እያጸደቀ ነው። ምሳሌ ላ ሲነቱ ወላ ነው ምናት ይዞ እንቅልፍ የሚሆን ማገላጀት ውድቅ እያደረገ ነው አይደለም። በቃ ይሄ ለአላህ እንቅልፍ አለመተኛቱ አለማንገላጀቱ ለአላህ ምንድን ነው? ከማል ነው አይደለም፣ ከማል ነው፣ ሙሉነት ነው። ምክንያቱም መተኛት ማንገላጀት ምንድን ነው? ጉድለት ነው። ወለይሰ ሁወ ነፍየን ሙሕበን እንዲህ ሲባል ግን ሙሉ ለሙሉ የአላህን ስብሓነሁ ወተዓላ ባህሪ ምን ማለት አይደለም፣ ምን ማለት አይደለም አዎ ማራቆት አይደለም ነፍየን ሙህ ማህባን ማለት ሙሉ ለሙሉ ሊአነ ነፍየል ማህባ ምክንያቱም ሙሉ ለሙሉ መህብ ማለት ግልጽ የሆነ ሙሉ ለሙሉ የአላህን ባህሪ ማራቆት ለይሰ ፊህ መድሑን ይሄ ሙገሳ አይደለም ምሳሌ ጣዖቶች እኮ አላህ ስብሓን ወተዓላ ወላ ዩከሊሙሁም ወላ የህዲህም ሰቢላ አያናግሯቸው እማያናግሯቸውን እስቲ አምጦልኝ የቁርአን አንቀጽ እማያናግሯቸውን እማያናግሯቸውን ቅናቻ መንገድ ሊመሯቸው የማይችሉትን ጣዖታቶች ምን ይላሉ? ይገዛሉ አለ። አለማናገር ባህሪ አለመጎናጸፋቸው እንደ ጉድለት ነው የሚቆጠሩ አል ምንም ባህር የላቸውም ግቡስ ስለሆኑ ይህንን ሲፋ የተላበሱትን መገዛታቸው ጉድለት ነው አረን እንዴ ለይሰ ፊህ መضሑን ምሳሌ አላህ ስብሓን ታላ ግን እንቅልፍ አይተኛም አያንገላጅም ስንል አላህን አጥራ ነው ማለት ግልጥ ነው ምክንያቱም ይሄ ጉድለት ያለበት አካል የሚተገብረው ስለሆነ ማለት ሊአነሁ ምክንያቱም አዘሙ ሊአነሁ ምክንያቱም አደሙን ሙሕጡን እንደው ምንም የሌለ ሙሕጥ ማለት ግልጽ የሆነ ምንም አይነት ባህሪ አለማዘን ወልዓደሙ ሊአነሁ ምክንያቱም አደሙ ሙሕጡን ልብ በሉ ሊአነ ነፍየ ልሙሕጥ ሙሉ ለሙሉ ግልጽ ምንድን ነው ጥርት ያለ ውድቅ ማድረግ አማርኛ እንዴት እንደምገልጸው ግራ ገባ ሊአነ ነፍየ ልማሕድ ሙሉ ለሙሉ መነፍየት ውድቅ ማድረግ ማለት ነው ግልጽ ነው ውድቅ ማድረግ ለይሰ ፊህ መድሕ ይሄ መድሕ አይደለም ያነው ምክንያቱም አደሙ መፍድ ምንም ነገር የለውም ግልጽ ሆኖ ምንም ነገር የለም ማለት ነው አይደል ምንም ባህሪ ምናምን የሚባል ነገር የለም ማለት ነው አይደል ወልዓደሙ እንደሚታወቅ ምንም ምንም ምንም ባህሪ የሌለው ደግሞ ለይሰ ቢሸይ ምንም አይደለም ማለት ነው ገብታችኋል ምንም ባህሪ ከሌለው ምንም አይደለም ማለት ነው ገብታችኋል ምንም ማለት አይደለም ማለት ነው ግልጽ ነኝ ምንም ባህሪ ለዛ ነገር አለመስጠት ومن أمثلة النفي المتضمن لإثبات الكمال والله زيقا بدن بلببلو ومن أمثلة النفي المتضمن لإثبات الكمال ሙሉነትን የተጎናጸፈ የሆነ ውድቅ ማድረግ ምሳሌ ይላል ነፍይ المتضمن لإثبات الكمال እደግመዋለሁ ومن أمثلة النفي المتضمن لإثبات الكمال ነፍይ ማድረጉ መነፍየቱ ውድቅ ማድረጉ በውስጡ ሙሉነትን ግልጽ ነው ሙሉእነትን ያካተተ የሆነ ያንን የአላህን ባህሪ ውድቅ ስናደርገው በውስጡ ግን ሙሉእነትን ያካተተ የሆነ ውድቅ ማድረግ ምሳሌው ቀውሉሁ ተዓላ ወላ የظሊሙ ረቡከ አሐዳ አላህ ማንንም አይበድልም የሚለው ነው። ይሄ በውስጡ ምንም ሙሉእነትን ያቀፈ ነው። ይህ ባህሪ ማንንም የማይበድል መሆኑ አላህ ስብሓነሁ ወተዓላ ለአላህ ይዛ ነው። ለምን አቅቶት ነው እንዴ? ሰው አቅቶት ነው ቢበድል ምን ያመጣሉ? ወላ የኻፉ ዑቅባሃ አረለን መጨረሻው ይፈራል እንደፈለገ ቢሰባብራቸው እኛ ግን ሰውን የማንበድለው ይሄኔ እኮ ምን ስለሆንን ነው ያው ድባቅ ያደርጉናል ብለን ነው እየዘለሙህም ቢሆን ትተዋቸዋለህ የፈለገ ቢያደርጉ ዝም ትላለህ አቅም ስለሌለ ነው አላህ ግን አቅም አንሶት አይደለም ቢፈድሊሂ ወቢከረሚህ ግልጽ ነው አለ ይተዋል ማለት ነው አይ ሊከማል ዐድሊሂ ፍትህ ምን አለ ሊከማል ዐድሊሂ ፍትህነቱ ፍትሃዊነቱ ሙሉእ ስለሆነ ነው ሱብሓነሁ ወቀውሉ ወላ የኡዱሁ ሒፍظሁማ የሰው ልጅን መጠበቅ አያቅተውም ስንል ደግሞ አይ ሊከማሊ ቁድረቲሂ ይሄ ሁላ ውድቅ ያደረግነው ነው ጥቅል በሆነ መልኩ ውድቅ እያደረግን እኮ ነው ሊከማሊ ቁድረቲሂ ወላ የኡዱሃ አያቅተውም ሒፍظሁማ የሰው ልጆችን መጠበቅ ሲል ሊከማሌ ቁድረቲ ሙሉእነትን የተጎናጸፈበት ምን ስላለው ነው ችሎታ ላ ተእኹዙሁ ሲነቱ ወላ ነውም ስንል እንቅልፍም ይሁን ማንገላጀት አያጋጥመውም ስንል አይ ሊከማሊ ሐያቲሂ ምሉዕነትን የተጎናጸፈ ህይወት ስላለውና ወቀዩምየቲሂ ቀዩምየቲሂ ማለት ራሱን ቻይ ስለሆነ ራሱን ቻይ ከራሱም አልፎ ይላሉ ቀዩምያ ማለት ቀዩም ማለት ይላሉ ቀዩምያ ወይም ቀዩም ማለት ራሱን ቻይ በሌላውም ጉዳይ ቋሚ ማለት ነው ይላሉ ግልጽ ነው ራሱንም ቻይ በሌላውም ቋሚ በሌሎች ፍጡራኖች ጉዳይ ማለት ነው የሚቆም ከመሆኑ የተነሳ ነው ምክንያቱም አላህ Subhanahu እንቅልፍና ማንገላጀጅ የሚይዘው ቢሆን ኖሮ ቺ ምድር ምን ትሆን ነበር ምክንያቱም ሁሉም ፍጡር ከማን ፈላጊ ነው? ከአላህ ጥበቃ ፈላጊ ነው። ከራህመቱም ፈላጊ ነው። ግልጽ ነው። ከሁሉም ማለት ነው። ወሀከዛ እንደዚሁ ኩሉ ነፍይን ሁሉም ውድቅ ማድረግ አኒላ ከአላህ ይሄ አይገባውም ብለን ውድቅ የምናደርገው ፈኢነሁ የተደመኑ ኢስባቱ ቢበል መንፊይ ውድቅ ከሚደረገው ተቃራኒን ነገር እያጸደቅንነት ነው። ለአላህ ይሄ ባህሪ አይገባውም ብለን ውድቅ ስናደርግ ለአላህ የሚገባውን ተቃራኒ የሆነ ባህሪ ምን እያደረግንለት ነው? እያጽናንለት ነው። ውድቅ ከተደረገው ላይ ሚነል ከማሊ ወልጀላሊ ምሉእነትና ልቅናን ለአላህ ከፍ እያደረግን ነው። አዎ አይበድልም ስንል አላህ ምን መሆኑን አድል እንዳለው እያጸደቅን ነው ማለት ነው። አው እነሱ መጠበቅ አያቅተውም ስንባል ብለን ደግሞ ወድቅ ስናደርግ ምን እያልን ነው? አዎ ቀዲር መሆኑን እያሳየን ነው። ላ ተእኹዙ ሲነቱን ወላ ነውም ብለን ስንል ከማል ከማል ሀያቲሂ እንዲሁም ቁድረ ወቀዩምየቲሂ ምን እያልን ነው? እያጸደቅንለት ነው ያለው ይላል። ሀዛ ይህ እንግዲህ ወነስአሉ ላህ አልበሲራ አዎ አላህን ስብሓነሁ ወተዓላ እውቀትን እንጠይቋለን። በሲራ ማለት ማለት እውቀትን መያዝ ወይም ማስረጃ መያዝ ፊ ዲኒሂ በዲን ጉዳይ ላይ ማስረጃ ላይ ወይም እውቀትን አላህ እንዲለግሰን እንለምነዋለን ወልዓመለ ቢጣዓቲሂ በሱም ትእዛዝ መስራትን እንለምነዋለን ومعرفة الحق والعمل به حقنا وكم بس مسراتنا من الله سبحانه وتعالى من ولا اللهم آمين منهج الجهمية وتلاميذ منهج الجهمية የጀህሚዮች አካሄድና ይላል የጀህሚዮች አካሄድና ወተላሚዙሁም የነሱ ተማሪዎች አካሄድ ምን ይመስላል? እስቲ እስካሁን ያየን ይማኑ የአህሉ ሱና ወልጀማን አካሄድ በስንት መልኩ አየን? በአምስት አምስቱንም በደብ አጥንታችሁ ትመጣል። በቃላችሁ ነው የምጠይቃችሁ በሚቀጥለው አምስቱንም ዋና ዋና ነጥቡን ነው የምትይዙት። አምስቱንም አጥንታችሁ ትመጣላችሁ። መፎም በቃላችሁ ነው የምጠይቃችሁ። እሺ መንሃጁል ጀህሚያ አሁን ደግሞ የምናየው የጀህሚዮችን አካሄድ መንሃጃቸው ምን ይመስላል? የሚለውን እናያለን። ፊ አስማኢላሂ ወሲፋቲ በአላህ ስብሓነሁ Ta'ala ስምና ባህሪ ዙሪያ ላይ ያላቸው አካሄድ ምን ይመስላል፣ ጠሪቃቸው ምን ይመስላል የሚለውን እስቲ ዳሰስ እናድርገው። ነቃ ነቃ በሉ እሺ። የዚህ ተቃራኒ እንደሚሆን ግልጽ ነው አይደል እንዴ ስለዚህ ያኛውን በደንብ ካፈዛችሁ ይሄንን አፍዙ አልላችሁ እኔ ይሄን ይሄን ብቻ ነው አህልሱና አምስቱ ያን ካፈዛችሁ የዚህ ተቃራኒ ያወቃችሁ ማለት በቃ خلاص ግልጽ ነው የጂቡ አለል ሙስሊሚ በእያንዳንዱ ሙስሊም ላይ ግድ ነው ይላል ኢትባቱ አስማኢላሂ ወሲፋቲ የአላህ ስምና ባህሪያቶችን ማጽደቅ አለል ወጅህ ላኢቅ በሚገባ መልኩ ቢጀላሊላህ በአላህ ታላቅነት ላይ የሚገባውን ማጽደቅ ወዐዘመቲሂ ከፍ በማለቱ ላይ ማለት ነው ላቅ በማለቱ ላይ አላ ወፍቅ ማ ጃአ ፊል ወሱና ቁርአንና ሐዲስ በመጣበት በገጠመ መልኩ ወፍቅ ማለት ማለት በገጠመ ስክክ ባለው መልኩ ማለት ሊአነ ሀዛ ምክንያቱም ይህ የድኹሉ ፊ ባቢል ኢማኒ ቢላህ የአላህ ስምና ባህሪያቶችን ማጽደቅ እኮ በአላህ ማመን በሚባለው ርዕሱ ውስጥ ምን ይላል ይገባል ሰውየው በአላህ ማመን የሚባለው ስምና ባህሪዎቹን ሲያጸድቅለት ነው። ወሆ መዝሀቡ አህሉ ሱና ወልጀማዓ ይህ የአህሉ ሱና ወልጀማዓ አካሄድ ነው። ሙተኺዲነ ኪታብ አላህ ወሱነተ ረሱሊሂ አዎ ቁርአንና ሐዲስን አጥብቀው ይዘው የሚሄዱበት ጎዳናቸው ነው። ይሄ ደግሞ አደሊል መረጃን ኪታብ አላህ ወሱነተ ረሱሊህ አደሊል ደሊል አድርገው በመሄዳቸው ነው። ወልመርጂዐ ፊ ዛሊከ በዚህ ላይ ደግሞ ምን ማድረጋቸው ነው? ማጣቀሻ ያደረጉት እሱን ስለሆነ ነው። ማንን? ቁርአንና ሐዲስን መርጂዕ መርጂዕ ማለት ማለት ነው። ሴቶች መርጂዕ መመለሻ ወይም ማጣቀሻ ገብቷቸዋል። ማጣቀሻ እሱን ነው የሚጠቀሙት ማለት ነው። ይህንን በማጽደቅ ፊዳሊክ ዛሊክ አክሰማ ዐለይህ ልጀህሚያ አክሰ በተቃራኒ ማለት ነው። ማ ዐለይህ ልጀህሚያ ጀህሚዮች ካሉበት መንገድ በተቃረነ መልኩ ወተላሚዙሁም የነሱም ተማሪ ሚን ሙዕተዚላ ወላ አሻዒራ ሙዕተዚሎችም የሆኑ እ አሻዒሮችም እንዴት ከተባለ አለዚነ እነዚያ ናቸው ጀህሚያ ሙዕተዚላ ማለት የንፉነ ማ አስበተ አላህ አላህ ያጸደቀውን ለነፍሱ ያጸደቀውን ምን ያደርጋሉ ምን ያደርጋሉ የንፉን ሴቶች ውድቅ ያደርጋሉ ሊነፍሲ ለነፍሱ ያጸደቀው ሚን አልአስማኢ ወሲፋት አው የንፉነ ባዕضን ወይ ከፊልን ውድቅ ያደርጋሉ ሚንሃ ከሷ ወዩትቢቱነ አልባዕض ይሄ ደግሞ ከፊሎቹ ስምና ባሪያቶች ውድቅ ነው የሚያደርጉት እንደ ጀህሚዮች አው የንፉነ ባዕضን ወይም ከፊልን ውድቅ ያደርጋሉ ሚንሃ ወዩትቢቱነ አልባዕض አልአኸር ወይም ደግሞ ሌላኛውን ደግሞ ያጸናሉ እንደ አሻዒሮች ማለት ነው አልአኸር ይህ ሁላ የሚያደርጉት ምንድን ነው? ተሐኩመን ሚንሁ ከነሱ የመጣ ፍርድ ነው። ቁርአንና ሀዲስ ነው እንዴ? አይደለም። ተሐኩመን ሚንሁ ማለት ከነሱ ፍርድ የተነሳ በቃ እነሱ ናቸው ፈራጆች። ወየጅዐሉነ መርጂዐሁም የአህሉ ሱና ወልጀማ መርጂዕ ምንድን ነው? መርጂዓቸው ምንድን ነው? ቁርአንና ሀዲስ ነው መርጂዓቸው። የእነሱስ መርጂዕ ወየጅዐሉነ መርጂዐሁም ፊ ዛሊከ ማ ቀረረትሁ ዕቁሉሁም አቅላቸው ምን ያደረገችላቸው ያረጋገጠችላቸው አልቃሲራ ያቺ አቅላቸው ደግሞ ምን አይነት ነች ቃሲራ ምን ያለች ጎዶሎ የሆነች አቅላቸው አው ቀረረሁ ለሁም ወይም ደግሞ ያረጋገጡላቸው እነማ ከተባለ ለሁም ለነሱ አይመቱ ضلال ጠማማ የሆኑ ምኖች መሪዎቻቸው ማለት ነው ግልጽ ነው ወፈርቁ በይነ ወፈርቁ ልዩነቱ በይነ መን ጀዐለ ደሊሉ አልኪታብ ወሱና ቁርአንና ሐዲስ መመለሻው ማጣቀሻው ያደረገና ወመን ጀዐለ ደሊሉሁ ደግሞ መረጃው መመለሻው ያደረገ ኑሓተሁ ልአፍካር ኑሓተሁ ልአፍካር ምኑ አፍካሩ አፍካር ማለት አስተሳሰቡ ምን ያለችውን የፈለፈለችውን ኑሓተሁ ማለት ማለት ነው ኑሓተተው ኑሓተተል አፍካር ኑሓተተል አፍካር ማለት አስተሳሰቡ ምን ያለችው የፈለፈለችው ግልጽ ነው። ነህት ማለት ማለት ነው መፈልፈል። ኑሓተተል አፍካር አስተሳሰቦቻቸው ምን ያለው የፈለፈለውን ማለት ነው የሚከተሉት አንድ ናቸው ወይ ወዙባለተል አዝሃን ያ ቆሻሻ የሆነ ጭንቅላታቸው ማለት ነው። አዝሃን ማለት አቅል ማለት ነው አይደል? እኩል ሊሆን ይችላል ወይ ከማ የቁሉ ዋሒዱ ሚንሁም ከእነሱ መካከል አንዱ እንዳለው ወኩሉ ነፍሲን አውሃመት ተሽቢሃ አውልሁ አው ፈውድ ወርሙ ተንዚሃ እንዳለው አልተረጉመውም ቅድም ተርጉሜዋለኝ ሀዛ ይህ እንግዲህ ተዓሙሉሁም ይህ አይነት አቋም እንግዲህ እነሱ አዎ የሚሄዱበት አካሄዳቸው ነው ተዓሙሉሁም ማለት ያላቸው አካሄድ አለን ወይም አጠቃቀም ነው መዓ ኑሱስ ልኪታቢ ወሱና በቁርአንና በሐዲስ መረጃ ላይ ያላቸው አካሄድ አዎ አናኗራቸው ይህንን ይመስላል ፊ ባቢ አስማኢላህ በአላህ ስሞችና ባህሪያቶቹ አተዊል ሲሉ እዛ ጋር ምን ብሏል ወኩሉ ነፍሲን አውሃመት ተሽቢያ አዊሉ አላለም አዊል ያለው ምን ማለት ተዊል ማለት ሁወ ሰርፉ ምን ማለት ነው ማዞር መቀየር ማለት ነው هذه النصوص እነዚህን መረጃዎች አማ ደለት ዐለይህ በሱ ላይ ካመላከተችበት ማለት ነው ሚነል መዓኒ ከምኑ ከትርጉሙ ማዞር ነው አልጀሊለቲ ያቺ ምን ያለችዋል ከፍ ላፍ ያለችውን ኢላ ማ ቱቀሪሩሁ እቁሉሁም ወዴት ነው የሚያዞሩት ኢላ ማ ቱቀሪሩ ወደምታረጋግጠው እቁሉሁም ማ አቅላቸው ሚነል አፍካሪ አልዓቂመቲ ያቺ ምን የሆነች አቂማ ማለት ምን ማለት አቂም ማለት ምን ማለት ነው? ለሴቶች አሁን ይባላል ወይም ለወንድም ይባላል አቂም። ግልጽ ነው። አላህ ስብሐነ Ta'ala ቁርአን ውስጥ ምን ብሏል? ግልጽ ያቡ ሊመን የሻኡ ذكورا ويهاب لمن يشاء يهاب لمن يشاء إناثا ويهاب من ذكور أو يزوجهم ذكران وإناثا ويجعل من يشاء عقيمة عقيمة ما لم ما لم ማህን ማለት ነው። ባረከላሁ ፊኩም ማህን ማት ወልድ አይደለ? አላህ ወንድን ይሰጣል ለከፊሉ፣ ለፈለገው ደግሞ ወንድ ይሰጣል፣ ሴትም ይሰጣል፣ ወይ ይቀላቅላል፣ ወይም ደግሞ የፈለገውን ደግሞ ማህን ያደርጋል። የማን ስራ ነው? የአላህ። አሁን እዚህ ጋር የተፈለገው ምንድን ነው? ወደ ርዕሳችን ስንመለስ ማቱቀሪሩሁ የምታረጋግጥ እቁሉሁም አቅላቸው ሚነል አፍካሪል አቂማ ምን ይሆነች? ማህን የሆነች አስተሳሰብ ምንም ኸይርን የማትወልድ ማለት ነው። ግልጽ ነው። ኸይር የማትወልድ ማህን የሆነ አስተሳሰባቸው ወልአራኢል ባጢላ ባጢል ውድቅ የሆነ አመለካከታቸው ወማ አጀዘት አንሁ እቁሉሁም እንዲሁም አቅላቸው የተሳነውን ሁላ ምን ይላሉ? ያግበሰብሳሉ፣ ይሰበስባሉ። ፈወዱሁ ይኸው እዚህ ጋር እንግዲህ ተያያዥነት አለው። ወማ አጀዘት አንሁ ቁሉሁም አቅላቸው ደግሞ የተሳነውን ምን ማለት በሌላ መተርጎ ማለት ነው። ወማ አጀዘት አንሁ እቁሉም አቅላቸው ደግሞ የተሳነውን አጀዘ ማለት አንድ ነገር ማቃት ወይም መሳን ማለት ነው። ፈወዱሁ ምን ይሉታል? ያስጠጉታል። ወዴት ወደ አላ ይሄንንስ አናቀውም ምናምን ብሎ ያስጠጋሉ መጀመሪያውንስ ማን ይዳለብን ወደዛ ጎዳ ማን ሂድ ወደ አላህ የምታስጠግ መጀመሪያውን ይህን ካልክ ማለት ነው። አላህ እንግዲህ ይህንን ብሏል፣ እሱን ተቀብዬ ሄዳለሁ ማለት ነበር አለ። ግን ሲያቅታቸው ደግሞ እንዲያደርጋሉ ዋዕተቀዱ ኺላፈ ማ የዱሉ ዐለይህ ዋዕተቀዱ እምነት አድርገው ይዛሉ ኺላፈ ማ የዱሉ ዐለይህ ቁርአንና ሐዲት ከሚያመላክተው በተቃረነ መልኩ ሱብሓነከ ረቢ ጥራት ይገባህ ማ አዎ ጌታዬ ይላሉ ሙአሊፉ نعم حفظه الله ورعاه من كل سوء دكتور فوزان الفوزان بلويل ما أعظم شأنك ምንኛ ያንተ ጉዳይ እንደው ላቅ ያለ ነው ይላሉ። ተዓጁብ ነው እንግዲህ ወማ አሕለመከ አላ ዒባዲክ ምንኛ አንተ በባሪያዎችህ ላይ ቻይ ነክ ምንኛ በባሪያዎችህ ላይ አንተ ቻይ የሆንክ ነህ ኢነሁም እነሱ እኮ ነፉ ዐንከ ማ አስበተ ማ አስበተሁ ሊነፍሲክ ለነፍስ አንተ ያጸናውን እኮ ውድቅ አደረጉት። ሚን ሲፋትል ከማል ሙሉእነትን የተጎናጸፈች ባህሪዎችን ባህሪያቶችን ምን አደረጉት? ውድቅ አደረጉ። አንድ ሰው ተነስቶ አሁን ምሳሌ እንደው ታላቅ የሚባል ሰው እንዲህ እኔ እንዲህ ነኝ ሲል አንተ እንዲህ አይደለ ብሎ ብሎ ተነስቶ አንዱ ቢል ይተዋል እንዴ? ምን ሽክ ነው የሚያደርገው አይደል? አላህ ግን ቻይ ነው። እንደዚህ እያሉት ግን ያበላቸዋል፣ ያጠጣቸዋል። ነዓም በዚች ምድር ላይ ይኖራሉ። በሱም የካዱትን እያበላ እያጠጣ ነው፣ እየተንከባከበ ነው። ናም አክበተሁ ሊነፍሲክ ሚን ሲፋቲል ከማል ምሉእነትን ያለውን ማለት ነው ባህሪን ውድቅ ያደረጉት ወንዑትል ጀላል የታላቅነት መገለጫ ንዑት ማለት መገለጫ ነው። እሺ ወኻለፉ ኪታበክ ያንተንም ኪታብ ቁርአንን ካለፉ የተቃረኑትን ሁላ ዝም ማለትክ ወቀደሙ ያስቀደሙትን ማ አምለት ማ አምለትሁ አለይህም ዕቁሉሁም አቅላቸው አምለትሁ ነው የሚለው አምለትሁ ወቀደሙ አስቀደሙ ማ አምለትሁ አለይህም ዕቁሉሁም አቅላቸው ምን ያለቸውን ያመላከተቻቸው ማለት ነው እቁሉሁም እንዲሆናል ማለት ነው ብላ የሰጠቻቸውም ማለት ነው አላማ አንዘልተሁ ፊ ኪታቢክ ማ አንተ በኪታብህ ባወረድከው ነገር ላይ አዎ አስቀደሙ አቅላቸው እንዲህ ሊሆን ይችላል ብለው የሰጧቸውም ማለት ነው ነፉ ውድቅ ነፈው ውድቅ አደረጉ ካንተ አስማአከ ወሲፋቲክ ምኖችን ስሞችህና ባህሪያቶችህን ወነፉ ወነፉድ አደረጉ አንኪታቢከ ከምንህ ከኪታብህ ከቁርአን ሑጅየተሁ ምኑን መረጃነቱን ውድቅ አደረጉ ወሂዳየተሁ ለሁሉም መመሪያ ሆኖ መምጣቱን ውድቅ አደረጉ ይህ እንግዲህ ያንተ ቻይነትና ላቅ ያልክ አምላክ መሆንን ያሳያል ይላሉ ሙአሊፉ ሁናክ ነቂፍ هذا وصلى الله على نبينا محمد وعلى آله وصحبه وسلم